ኢስላም የሚሉት ኢስላም መሰረቶች የተባሉትን አይተናቸዋል። አሁን ደግሞ ስለ ኢማን ነው የምናየው። المرتبة الثانية ሁለተኛው መርተባ الإسلام والإيمان والإحسان ብለው አምጥተዋል ሸኹ ኢስላም አለ ከዛ ኢማን አለ ከዛ ደግሞ ኢሕሳን መልካም ስራ አለ እንደተባለውም ያመጡት በደረጃ ነው በሚገባው እሺ ለምንድን ነው ኢማን ሊመጣ የሚችለው ከኢስላም በኋላ ነው መጀመሪያ ሰውየው ኢማን ሊያገኝ አይችልም እስላምን ሳያገኝ በፊት አላህ በቁርአን ላይ እንደተናገረው ቃለት አልአዕራቡ አመና ቁል ለም ትእሚኑ ወላኪን ቁሉ አስለምና የሰለሙ ጊዜና ወዲያውኑ አመን ሲሉ አላህ ስብሓነ ወተዓላ አመን ሳይሆን ሰለምን በማላቸው ብዙ ነገር ስትሰሩ የሚመጣ ነው ኢማንና ቀጥታ ሰውየው እንደሰለመ ኢማን ሳይሆን እስላም ውስጥ ነው የሚገባው ማለት ነው። አልመርተበት ሳኒያ አልኢማኑ ማመን ነው። وهو بضع وسبعون بضع وسبعون شعبة ኢማን የሚለው ደግሞ ቢድዑን ወሰብዑነ ሹዕበተን ሰባ ምናምን የሚሆኑ ክፍሎች አሉት። ብድዕ የምትለዋ ከሶስት እስከ ዘጠኝ ያለን ቁጥር የሚያስይዝ ነው። ብድዕ ማለት ከሶስት እስከ ዘጠኝ ነው። ስለዚህ ከሰባ ሶስት እስከ ሰባ ዘጠኝ የሚሆኑ ክፍሎች አሉት። እሺ ሰባ ምናምን ልንለው እንችላለን። አንድና ሁለቱም አያጠቃልልም። ከሶስት እስከ ዘጠኝ ነው። ስለዚህ ይሄ ኢማን ክፍሎቹ አጠቃላይ ሸዕባ የተባሉት ክፍሎቹ ስንት ናቸው? ከሰባ ሶስት እስከ ሰባ ዘጠኝ የሚደርሱ ናቸው። ፈአዕላሃ ዋናው ታላቋ የበላይ ያለው ከሁሉም ትልቁ የትኛው ነው? ቀውሉ ላኢላሃ ኢላላህ ነው። ንግግሩ ላኢላሃ ኢላላህ በእውነት የሚመለክ ጌታ ከአላህ ውጭ አለመኖሩ ዋድናሃ ትንሿ ደግሞ ዝቅተኛዋ ኢማቀቱል አዛ ማስወገድ ነው አዛን የሚያደርግ ነገር አን ጣሪቂ ከመንገድ ላይ አዛ የሚያደርግ ነገር ያው ቆሻሻ ሊሆን ይችላል እሾክ ወይ ድንጋይ የመሳሰሉት ምንም ነገር ሰው አዛ የሚያደርግ ነገር መንገድ ላይ ማስወገድ ከኢማን ክፍል ነው ማለት ነው ወልሐያኡ እፍረት ማድረግ ሐያ ማድረግ ደግሞ ሹዕበቱ ሚነል ኢማኒ ከኢማን ክፍል ነው አሁን ምን አለ እንግዲህ ወሁወ ቢድዑን ኢማን ብሎ ማለት ቢድዑን ወሰብዑነ ሸዕበተን ሰብዑነ የተባለው ሰባ ነው። ዘጠኝ የተባለው ከሶስት ከዘጠኝ ያለን ቁጥር የሚይዝ ነው። ስለዚህ ከሰባ ሶስት እስከ ሰባ ዘጠኝ የሚሆን ክፍሎች አሉት። ሸዕባ የተባለው ክፍል ነው። ፈአዕላሃ ከነዚህ ውስጥ ሁሉ እንግዲህ ከክፍሎች ታላቁ ከሁሉም ምንድን ነው ላኢላሃ ኢለላህ የሚለው ነው። በእውነት የሚመለክ ጌታ ከአላህ ውጭ አለመኖሩን መመስከር ነው። ወአድናሃ ዝቅተኛው ትንሹ ደግሞ የትኛው ነው? ከነዚህ ከኢማን ክፍሎች ኢማጠቱል አዛ አዛን ማስወገድ ነው። ቆሻሻን አንጠሪቂ ከመንገድ ላይ። ስለዚህ ከመንገድ ላይ አዛን ማስወገድ ራሱ ከኢማን ነው የሚቆጠረው ከትንሹ ክፍል ቢሆንም። ወልሐያኡ እንደዚሁም ሐያ እፍረት ማድረግ ሹዕበቱ ሚነል ኢማኒ ከኢማን ክፍል ነው። አልሐያ ሐያ በሸሪዓው እንዳለው ትላንትም የተወደደ ነው። ሸሪዓ የሚደግፈው ነገር ነው። በሀያ ምክንያት ሰው ብዙ ሐራሞችን ሊተው ይችላል። ሀያ በማድረግ ይሄ ነገር እንግዲህ ከሐራም ጠብቆታል። ሀያ ደግሞ ምንድን ነው? ከኢማን ነው። ስለዚህ ኸይር አለው ማለት ነው። እርግጥ ያው ሰውየው ሊሰራው እርግጠኛ ሆኖ ፈልጎ አፍሮ ሰው ማለት ያው እሱ ሌላ ነው። ኒያ ካለው ሌላ ነገር ነው። ግን በሀያ ምክንያት ሰው ብዙ በተለይ ከአጅነቢ የሚርቅ ከአንዳንድ ሐራሞች አለ። ይሄ ኸይር ነው፣ ኢማን ነው እንደም ማለት ነው። ወአርካኑሁ እነዚህ የተባሉት ሰባ ሶስት ከሰባ ዘጠኝ የተባሉት ክፍሎች ናቸው እንጂ መሰረቶች አይደለም የተባሉት። ይሄ ብዙ ክፍል አለ። አሁን ከኢማን መሰረቶች ተብሎ ከመንገድ ላይ አዛን ማስወገድ የኢማን ዋና መሰረት አይደለም፣ ግን ከኢማን ክፍል ነው። አርካኑሁ አላሁ መሰረቶቹ ደግሞ የተገነቡበት ምንድን ናቸው? አንቱእሚኑ ቢላሂ በአላህ ልታምኑ ነው። ወመላኢከቲሂ በመላኢኮች ልታምኑ ነው። ወኩቱቢሂ በመጽሐፍቶች ወሩሱሊሂ በመልእክተኞች واليوم الآخر بنك الرشاكن بيوم القيامة وبالقدر بوستان خيره وشره ملكا من هنا ملفون الله بنيامة أو وستان قدر لاي موددنا وعلتنا أن تؤمنوا بالله على يعني مجمع رايك الله ما منه وملائكته بالله ما من سبال لا إله إلا الله يا زمان وملائكته كلهم إن جزهم بملائكة شمالا وكتبه بمصحف شمالا كل أمنت ناتشو ከነዚህ ነገር ውስጥ ተግባር ላይ የሚውል የሚሰራ የለም። በዚህ ለያቸዋለን። ኢማን ማለት እምነት ነው፣ የሚሰራ ነገር አልተገለጸም። ኢስላም ግን መስገድ፣ ዘካ ማውጣት፣ ሐጅ ማድረግ የተግባር ስራዎች ናቸው። ورسله ከዛ በመልእክተኞች ማመን፣ واليوم الآخر በመጨረሻ ቀን፣ وبالقدر خيره وشره በቀደር ደግሞ خيره وشره መጥፎም ሆነ ጥሩ خير ያለው ጥሩ ነው፣ شر መጥፎ ነው። ጥሩም ሆነ መጥፎ አላህ በሚያመጣው ውሳኔ መውደድ አለበት። ሰውየው ጥሩ ነገር ሲያመጣለት አላህ سبحانه وتعالى አይ ይሄ ነገር ያው ከአላህ ነው ብሎ ከወደደ መጥፎ በሚመጣ ሰዓት ደግሞ ይህን ነገር የማይቀበል ከሆነ የሚሸሽ ከሆነ ይሄ ገና አላመነም። ኢማኑ የኢማን ያለው እምነቱ በኢማን ላይ ገና ጎዶሎ ነው ማለት ነው፣ የተሟላ አይደለም። ይሄ ማለት ግን አጠቃላይ የኢማን መሰረቶች ተግባር ላይ አይውልም ሲባል መጀመሪያ የሚታመን ነው እንጂ ተግባር ከሌለው ሰውዬ ዋጋ የለውም። ለምሳሌ እንዳለው የሚያፈርሱት ነገር አሉ። እነዚህ ኢማን መሰረቶች አሉ። በመጽሐፍት በኪታብ ማመን አምኛለሁ ብሎ አሁን አላህ ቢሳደብ ፈረሰ እንደተባለው ነው። እዚህ ላይም ሹዕባ የሚለው ጅዝ ሚን ነው ክፍል ነው ለማለት ነው። ሰባ ሶስት የሚሆኑ ከሰባ ዘጠኝ የሚደርሱ ክፍሎች አሉት እንጂ ዋና መሰረቶቹ የተጠቀሱት ስድስት ናቸው። አልሐያኡ ሲፈቱል ኢንፊዓልያ እሺ ይላል እዚህ ላይ ዒንደል خجل وتحجيز المرء عن الفعل ما يخالف ያው ይሄ የሚኻለፍን ነገር አንድ ነገር ሲያመጣ ሰውየው ሌላው ሰው የሚኸልፍ ሊሆን ይችላል። በተለምዶ ሐያ የሚደረገው በትክክልም መጥፎ ነገር ላይ ነው። ስለዚህ ይሄ ሐያ ያው የተወደደ ነው ማለት ወልጀምዑ በይነማ تضمنته كلام المؤلف رحمه الله تعالى من أن الإيمان بضع وسبعون شعبة وأن الإيمان أركانه ستة ሰባ ምናምን ያለው ከሰባ ሶስት ከሰባ ዘጠኝ ክፍሎች አሉት ከመንገድ ላይ አዛን ማስወገድ የመሳሰሉ እንጂ ያው አርካኖቹ ዋናዎቹ ስድስት ናቸው። አልኢማኑ ለዚ ሁወ ልዓቂዳ ነው። ኢማን ብሎ ማለት ዓቂዳ ነው። አጠቃላይ እምነቶች ናቸው። አልኢማኑ አን ትኡሚኑ ቢላሂ ወመላኢከቲሂ ወኩቱብሂ ብሎ ከዛ በኋላ ጠየቃቸው ተናግሯል። ነቢዩ ዓለይሂ ሰላቱ ወሰላምም ብለዋል ማለት ነው። ወአርካኑሁ ሲተቱን አለ። እሺ አንቱእሚኑ ቢላሂ ብሎ ጀመረ። አንቱእሚኑ ቢላሂ ኢንሻአላህ ይህንን እያንዳንዶቹን በደንብ እናያቸዋለን። እንደ ሰላቱ አልኢማኑ ቢላሂ የተዘመኑ አርባዓ እሙር አርባዓቱ እሙርን ይላል። አራት ነገሮች ይይዛል በአላህ ማመን ሲባል አንቱእሚኑ ቢላሂ ብሎ ጀምሯል። إيمان مالك الله دوام النبي يجمره سلزي يجمره فالله ما نسبه من دينه الإيمان بوجود الله تعالى الله سبحانه وتعالى مجلنا ثم منه الله قال لنا بلو ما يسكر الله يلم كان على منه ما نسبه سلزي يجمره مسفرته الله سلم نوره ما منه وقد دل على وجوده تعالى الفطرة والعقل والشرع والعقل ሂስ ይላል። እዚህ ላይ ምናመጽ እንግዲህ አላህ ስለመኖሩ ብዙ ማስረጃ አለ ማለት አንዱ ፍጥራ ነው። አላህ Subhanahu Ta'ala የፈጠረው የፈጠረበት ሁኔታው የሰው ልጅ ኢስላም ነው። አላህ አንድነት ማወቅ ነው። አልኢማኑ ቢውጁድላህ አለ። አልኢማኑ ቢውጁድላህ አላህ Subhanahu Ta'ala አለ ብሎ ካመነ በኋላ የእነዚህን ነገሮች ማስረጃዎች ስንት አለን አሉ? አራት አለን። አንዱ የመጀመሪያው ፊጥራ ነው። ይህም ደግሞ ነቢዩ ዓለይሂ ሰላቱ ሰላም ማ ሚን መውሉድን ይላል ማ ሚን መውሊድን ኢላ ዩለዱ አለል ፍጥራ ማንም የተወለደ የለም ልጅ በፍጥራ ቢወለድ እንጂ ፈአቡሁ አባቶቹ ፈአበዋሁ ይላል ወላጆቹ እኮ ዩሀዊዱነሁ አው ይነስራነሁ ይላል አው ቱመጅሳነሁ ወይ የሁድ ያደረጉታል ወይ የሁድ ያደረጉታል ወይ ነሳራ ያደረጉታል ወይ መጁስ እሳት አምላክ ያደረጉታል እንጂ አላህ ስብሐነሁ ወተዓላ የሰው ልጅ ፈጥረው የሚፈጥረው በኢስላም ነው። ይሄ ከቁርአን ከሐዲስ ያለ ማስረጃ ነው። ለምንድን ነው የሰው ልጅ አሁን ሲወለድ ልጅ ብትጠይቁት አላህ የት ነው ብትሉት ከሰማይ ነው ያለው። መሲሖችም ያምናሉ ጌታ ቢባሉ ሰማይ ነው የሚሉት። ዱዓ ሲያደርግ ሰው ወደ ላይ ያያል። አላህን ሲለምን እንደዚሁ አላህ ከበላዩ እንደሆነ ያውቃል። ይሄ ሁሉ ፍጥራ ነው አላህ ስብሐነሁ ወተዓላ ያስተማረው። እንደዚሁ ለምሳሌ ትዳር በመመስረት ወይ ደግሞ እንደዚህ ነገሮች ኸይር ናቸው። ግን ከትዳር በፊት ሐራም ነገሮች መስራት በተፈጥሮ ሰው መጥፎ እንደሆነ ያውቀዋል። መስከር፣ ኸምር መጠጣት፣ መዋሸት ይሄ ሁሉ መጥፎ እንደሆነ ያውቀዋል። የኢስላም ያው ፍጥራው ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ አቅል ነው፣ አእምሮ ነው። አላ ውጁድላሂ ተዓላ ማለት ነው። አላህ ስብሐነ ወተዓላ ስለመኖሩ አእምሮ ያመላክተናል። فلأن هذه المخلوقات ሳቢቀሃ ወላሸቀሃ ላቡደ ለሁ ሚን ኻሊቅ ይሄ ሁሉ ፍጥረት አቅል ሊያስተነትነው የሚገባው ነገር የቀደማትን ፍጥረት አለ። ከዛ በኋላ የሚመጣ አለ። ከኛ በኋላ ከኛ በፊት የመጡትም ፈጣሪ ሊኖራት ይገባታል። ለምንድን ነው ላ ዩምኪኑ አን ዩጀድ ነፍስሃ ቢነፍስሃ ነው ነፍስሃ ነው ነፍሷን በነፍሷ ማስገኘት ስለማትችል ራሷን በራሷ የፈጠራት አካል ሊገኝ ይገባል። ነፍስሃ ቢነፍሲሃ ይላል። አንድ ሰው ራሱ መፍጠር አይችልም። እኛ ራሳችን ፈጥረናል ቢባል ሁሉም አልፈጠረም። ማን አመጣው ሲባል አባቱ ወላጆቹ ይባላል። ወላጆቹ ማን አመጣቸው እየተባለ ያው ጅምሩ ወደ አላህ ይሄዳል። ምንም ነገር ይበሉ ምንም ነገር ወደ መጀመሪያው የሆነ ፈጣሪ ሊኖረው ይገባል እና ስለዚህ አቅል ይህን አስቦ ማወቅ ይገባዋል። ወላ ዩምኪኑ አን ዩጀድ ሲፈተው እንደዚሁም እሱን ነፍሱንም ሆነ ባህሪው ያለውን ሲፋ የሰውን ልጅ ራሱ ማስገኘት አይችልም አላህ ስብሐነ ወተዓላ ካላመጣ በስተቀር። ስለዚህ የመጀመሪያው ፍጥራ ነው የሰው ልጅ አላህ የፈጠረበት። ሁለተኛው ደግሞ አቅል ነው በአእምሮ ሰው የሚያውቀው። እንግዲህ እዚህ ላይ ላይምኪኑ ስንል አይገኝም፣ ራሱን በራሱ መፍጠር አይችልም ስንል ሊአነ ሸይአ ላ የኽሉቁ ነፍሰሁ ምንም ነገር ራሱን መፍጠር የሚችል የለም። ራሱን መፍጠር የሚችል ነገር የለም። ሊአነ ቀብለ ውጁዲህ معدوم فكيف يكون خالقا فكيف يكون خالقا عند نجر يلتجن نجر هنا يلا كذا بفيت እንዴት ፈጣሪ ሊሆን ይችላል? ይሄ እንግዲህ ለአላህ ስብሐነ ወተዓላ ቢጠየቅ የምትመልሱት መልስ ነው ብለው ሸህ ሁሴንን አውጥተዋል። ይህንን ነገር ለምንድን ነው ለምሳሌ ሃይማኖት የሌለው ሰው ጋር ብትወያዩ ማን የፈጠረህ ስትሉት ያው አባቴ ወይ አገኘኛል እየጠየቀ እየጠየቀ ምን ይደርሳል? ሸይጣን የሚያመጣባችሁ በልባችሁ ይሄ ነው ይላል አላህንስ ብሎ እንድትጠይቅ ያደርግሃል ለዚህ መልሱ ምንድነው አላህን የፈጠረው ቢል ወይ ደግሞ ራሱ ራሱን በራሱ ፈጠረ እንዳይል ሰውየው ፈጣሪ ቢሆን ኖሮ የተፈጠረ ነገር ቢሆን ኖሮ ፈጣሪ አይሆንም ነበር ለመፈጠር ጅማሬ ያስፈልገዋል ከዚህ ጊዜ የምንለው አላህ Subhanahu Ta'ala ግን የተፈጠረ ነገር አይደለም የተፈጠረ ቢሆንማ ጌታ ባልሆነ ነበር ስለዚህ የተፈለገው ምንድነው لأن قبل وجوده ሊአነ ቀብለ ውጁድህ ከመገኘቱ በፊት ምን አለ? ማዕዱ አለ፣ ጥፋት አለመገኘት አለ። ስለዚህ ፈጣሪ ሊሆን አይችልም። ከዚህ በፊት ያልተገኘ ነገር ከዚህ በፊት ያልተገኘ ነገር ፈጣሪ ሊሆን አይችልም። የሰውም ልጅ እንደዚህ ሁሉም ሰው ጅማሬ አለው። ከአምሳ ዓመት በፊት ከአርባ ዓመት ከሀያ ከአስራ አምስት ዓመት ስለዚህ ይሄ ጅማሬያቸው ለመፈጠራቸው የሚያመለክት ነው። አላህ ስብሐነ ወተዓላ ግን ጅማሬ የለውም። ጅማሬ ቢኖረው ኖሮ ይኸው እሱ መክሉቅ ይሆን ነበረ የተፈጠረ ይሆን ነበረ ለምን ከዚህ ጊዜ ጀምሮ አላህ ተገኘ ስለሚባል ስለዚህ ይሄም በአቅሉ ሰው ሊያስተነትነው የሚችለው ነገር ሁሉም ነገር ጅማሬ አለው ሰው የሚፈጥራቸው ነገሮች ሊሆኑ ይችላሉ መጠቃቀሚያ የሰው ልጅ ራሱ ጅማሬ አለው ስለዚህ ራሱን አለመፍጠሩ የሚያመለክት ነውና በአቅሉ ይህንን ሰው አስተንትነው ሊያውቀው ይችላል አላህ سبحانه وتعالى መኖሩን ለመረዳት ይረዳው ዘንድ እሺ አላህ በቁርአን ላይ ስለዚህ ሲናገር ምን ይላል? أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون أم خلقوا من غير شيء ያለ ምንም ነገር ያለ አንዳች ነገር ተፈጠሩ ነው ይላል። أم هم الخالقون ወይስ እነሱ ራሳቸው ፈጣሪዎች ናቸው ራሳቸውን ፈጠሩ ይላል። ያለ አንዳች ነገር ተገኙ እንደ ይላል አላህ ሱብሓነሁ ወተዓላ። ወይስ እነሱ ራሳቸው ፈጣሪ ናቸው? አላህ በቁርአን ላይ ምን ይላል? أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون أم عندهم خزائن ربك أم هم المسيطرون ስለዚህ ሲናገር አላህ Subhanahu Ta'ala ብዙ ቦታ ላይ ያነሳል የሰው ልጅ ራሱን አልፈጠረም ወይንም ደግሞ ያለ ምንም ነገርም አልተገኘም መገኛ አለው ጅማሬ አለው ይህን ነገር ታዲያ ሰው እንዴት ይክዳል ይላል። እንደዚሁም አላህ ስብሐነሁ ወተዓላ ሲያወሳ እነሱ እኮ እናንተ የምትጠሯቸው ከአላህ ስብሐነሁ ወተዓላ ውጭ ያሉት በሙሉ ቢሰባሰቡ ዝንብን መፍጠር አይችሉም ይላል አላህ ወለው ይጅተመዑ ለሁ ቢሰበሰቡለት እንኳ ያችን ዝንብ ለመፍጠር አይችልም ማለት ተውትና ዝንብ መፍጠር ትታችሁ ዝንብ ቢቀማው ሊያስጥለው ይችላል ይላል አይችልም ከቀማው ቀማው ነው ሊገለው ይችላል እንጂ ሊያስጥለው አይችልም የወሰደውን ነገር ይህንን ያህል ነው እንደውም መግደሉንም ላይችል ይችላል አላህ አለም እሱም እንደድል ይህን ያህል አላህ ስብሐነ ወተዓላ ضعيف الطالب والمطلوب ይላል። የሚፈለግበትም ፈላጊውም ደካሞች ሆኑ። ይህን ያህል ደካማ ነውና ሰው እንኳን ራሱን ሊፈጥርና ዝንብ እንኳን የመፍጠር አቅም የለውም። ስለዚህ ይህን ነገር ሰው በአቅሉ አስተንትኖ ስለ አላህ መገኘት ሊያስረዳው ይጠቅመዋል ማለት ነው። እሺ ከዛ በኋላ እንግዲህ ሸርዕ ይመጣል። ሁለት አይተናል። አንደኛው ፍጥራ ነው፣ ሁለተኛው አቅል ነው ብለናል። ሸርዕ ይመጣል። ሸርዕ ደግሞ አላህ ስብሐነ ወተዓላ ያመጣው ማስረጃ ነው፣ ቁርአን ነው። አላህ አለ ለሚለው ቁርአን ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው ለማለት ቁርአን ማስረጃ ያስፈልገናል። ያለ ማስረጃ በሸሪዓ ስለማይንቀሳቀስ አላህ ምን አለ? ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ነው። ስለዚህ ማስረጃ አለን። ልክ እንደዛም አላህ ስብሐነ ወተዓላ ለመኖሩ የአላህ ቁርአን ማስረጃ ያስፈልጋል። ሸርዓዊ ማለት ነው። ውጁድላህ አላህ ስብሐነ ወተዓላ መኖሩ ባለፈው እንዳየነው ኢስተስተጊሱነ ረበኩም ፈስተጃበ ለኩም ጌታችሁን እርዳታ በጠየቃችሁት ጊዜ አላህ መለሰላችሁ። ወኑሐን ኢዝ ናዳ ሚን ቀብሉ ፈስተጀብና ለሁ ኑሕንም እኮ በተጣራ ጊዜ ከዚህ በፊት የኑሕን ታሪክ ሲያወሳ አላህ ምን አለ? ፈስተጀብና ለሁ ለሱ መለስንለት። ብዙዎቹ ነቢያቶች ጠየቁን፣ አላህ ሰጠናቸው፣ መለስንላቸው ይላል። ይሄ ሁሉ እሺ ዲዳን ይህም ስስ ነው የሚለው እሺ ይሄ ምርማሬ ነው የሚለው ሶስተኛው ላይ ቆይ አማ ደላለቱ ሸርዕ ውጁድላሂ فلأن الكتاب السماوية كلها تنطق بذلك እንዳልነው ቁርአን ሁሉ የሚናገር ነው አላህ ስብሓነሁ ወተዓላ ስለመኖሩ وما جاءت به من الأحكام المتضمنة የያዘች ሆነ لمصالح الخلق دليل على أنها من رب الحكيم عليم ይሄ ቁርአን አላህ ስብሐነ ወተዓላ የላከው መልካም ነገር ማዘዙ ይሄ ሁሉ ለሰው ልጅ ጠቃሚ መሆኑ ከጌታ መሆኑን ያስረዳል። ሸሪዓ አላህ ስለመኖሩ ወማ ጃአት ቢሂ ሚን አልአኽባር እንደዚሁም ይዛ የመጣችው ወሬዎች እንደዚሁም አሁን እንደምሳሌ የምናየው ነገር አላህ የተናገረው በቁርአን ላይ ከዚህ በፊት ያልነበረ ያልተፈጠሩ ነገሮች ነቢ አለ ሰላት ወሰላም የተመገባቸዋል። ከራሳቸው አመጡት አላመጡትም። አላህ ምን አለ? ወማ የንጢቁ አን ልሀዋ ኢን ሁወ ኢላ ወሕይ ዩሓ። እሱ እኮ ከልብ ወለድ ዝም ብሎ አይነገርም። እሱ ከአላህ ስብሓነ ወተዓላ የሚወርድለት ወሕይ ነው። ነቢዩ አለ ሰላት ወሰላም የተናገሩት ነገር በሙሉ ከማን ነው? ከአላህ ነው። አላህ መኖሩን የሚያስረዳ ነው። ቁርአን ላይ ተናግሯል። አላህ ብዙ ቦታ ላይ ስለ ሰው ልጅ ባህሪ፣ ስለ ሰው ልጅ ከዚህ በፊት ከዚህ በኋላም ስለሚመጣው ሩሞች እንትን ሳይሉ ሳይሸነፉ በፊት አላህ سبحانه وتعالى ያው ተናግሯል። እዛ ላይ ሩም ላይ ያለው ተናግሯል ታሪኩን በኋላ ለሰሓባዎቹ ማለት ነው። ሳይፈጠር በፊት ነው አላህ غيب የነገራቸው። አሁንም ደግሞ እንደሚታዩት ለምሳሌ ነቢዩ عليه الصلاة والسلام እንደተናገሩት አሁን የማላያቸው ለወደፊቱ የሚመጡ ሴቶች አሉ። አለባበሳቸው ያው የከፋ የሆነ ለብሰው እንዳትላቸው ያለበሱ የሆነ አለበሱ እንዳትላቸው ደግሞ ትንሽ ነገር ቃል ያደረጉ ብለው የተናገሯቸዋሉ። አሉ። ራሳቸውን እንደ ግመል ሻያ አድርገው ጸጉራቸውን ተቆልለው የሚሰሩ ብለው ተናግረዋል። የዛን የነበሩ ነጭ አልነበሩም። ነቢ ዓለይሂ ሰላቱ ወሰላም አሁን አላያቸውም ብለዋል። የሉም። በዛን ጊዜ የመጡት መቼ ነው? አሁን ነው። ከማ ዩራ አሁን እንደምንመለከተው። ስለዚህ ሁሉ አላህ ስብሓነ ወተዓላ ያወረደው ቁርአን የሚያመለክተን ነው። ሸሪዓዊ ነገሮች ሕስ ማለት ምርማሪ ነው። አላህ ስብሓነሁ ወተዓላ በዚህ ማወቅም ይቻላል። አንዱ አለዚህ ላይ አሁን نوحا إذ نادى من قبل فاستجبنا له መመለሱ አላህ ስብሓነሁ ወተዓላ የሆነ ነገር ሲጠፋ አጥፊ እንዳለው በምርማሪ ሰው ያውቃል። የሆነ ነገር ሲቸግረው ሰው አድራጊ ጌታ እንዳለ ያውቃል። አላህ ሲቆጣበት ለምሳሌ አንዳንድ ሰው በሆነ ሰው ሲያሾፍ በጎደሎ ነገሩ አላህ በራሱ ላይ ያመጣበታል። ብዙ ጊዜ ያጋጥማል። በሰው ልጅ ሻሾፍ በራሱ አላህ ያመጣበታል። እንደዚህ አይነት ነገሮች አሉ። በተለይ ዱዓ ደግሞ አሁን ሰው ሲጨንቀው አላህን ይለምናል። አረ ጌታዬ ድረስልኝ ብሎ ይለምናል። ሰዋን ካለ ሃይማኖት ቢኖረውም ባይኖረውም ማለት ነው። ስለዚህ ይሄ ሁሉ የሚያመለክት ነው። ሌላው ደግሞ ሙዕጂዛቶች አሉ። ይሄ ሁሉ ሂስይ ነው። ሂስይ ማለት በምርማሪ የምናገኘው ነው። ሙዕጂዛት ማለት ተአምራቶች ናቸው። የሚታይ ተአምራል ከሰው የሚታይ አለ። ከሰሓባዎች ለምሳሌ ሰሓባዎች ኢሻ ሰግደው ከሰላት ሲመለሱ ምሽት ላይ ኑር ይከተላቸው ነበር። ከዛ በኋላ ይከፋፈላል አለ። አላየነውም እኛ አይደለ ያዩት ሰዎች አይተውታል። እኛ ደግሞ የተባለውን እንሰማለን፣ እናምናለን። ያንን ባናየው ደግሞ በአይናችን እያያየነው ይኖራል። ስለ አላህ ስብሐነ ወተዓላ ስለ ዲን ተአምሮች በህልሙ የሚያይ ሰው አለ። ሰሓባን የማያለ በህልሙ ነቢዩ ዓለይሂ ሰላቱ ወሰላምንም የሚያይ አለ። ይሄ ያው ያለው የተቅዋ ደረጃ ነው። ኸይር ነገሮችን የሚያለ ብስራት የሚያለ በዲን ደግሞ ብዙ ትምህርት የሚማር አለ በዲን ያለ ማለት ነው። ይሄ ሁሉ ሙዕጂዛ ነው። ከዛም አልፎ ለምሳሌ ሰው ጅን ወይ ሲሕር ያለበት ሰው ላይ ሰውየው ላይ ሲቀራበት ተእሲር ሲያደርግበት በጣም ይሄ ቁራን ሲጎዳው ማየት ተአምር ነው፣ ሙዕጂዛት ነው። ሲቀራበት ያቃጥለዋል ሰውዬው ወይ ጅኑ በጣም ተእሲር ያደርግበታል። ያን ነገር መቋቋም አይችልም። ይህን ነገር እየተአመረ ከአላህ ስብሐነሁ ወተዓላ። ስለዚህ ያሉት ሙዕጂዛቶች ሁሉ ያው የአላህ ተአምር ናቸው። ከተአምሮች ውስጥ አንዱ ምንድነው? ዒልም ነው። ለምሳሌ የሸክ ኢስላም ተኛ ዒልሙ ተአምር ነው። ይሄ ሰው ሊያውቀው የሚችለው እውቀት አልነበረም። በአቅልም ቢሆን በነቅልም ቢሆን ከሐዲስ ከቁርአን በማምጣት ዩኒቨርሲቲ ያህል ዒልም ያለው ሰው የለም። ከአንድ ሺህ ኪታብ በላይ ጽፏል አሁን እሱ ይሄ ታምር ነው እንጂ ሰው አንድ ሺህ ኪታብ ለመጻፍ እኛ ቁጭ ብለን ያው ዝም ብላችሁ የውሸት እንኳን የምታውቁት የማታውቁት ጻፉ ቢባል የሚጽፍ አይገኝም። ዒልም ይህን ያህል ዒልም የያዘ ሰው ግን እውቀት በትንሹ በአቂደት በውስጥያ እንኳ የጻፈው ኪታብ በጣም የሚገርም ነው። ሁለት ነገሮችን ተቃራኒ ነገሮችን እያመጣ እንዴት አድርጎ እንደሚገልጻቸው ይህ ሁሉ ተአምር ነው ማለት የሱ ኪታብ አንዷ ኪታብ ማለት ነው ከአንድ ሺህ ስለዚህ ተአምር መኖሩን ለሰው ልጅ ያው ሂሲ ነው በምርማሬ የሚያገኘው ነው። ተአምራቶች ሌሎችም አሉ። ያው ዒሳም የሰራው አለ ያሳየው። እነዚህ ሁሉ ስለ አላህ ስብሐነ ወተዓላ መገኘት የሚያመለክቱ ናቸውና ያው ሰው ብዙ ምልክቶች አሉት። አላህ ስብሐነ ወተዓላ ጨረቃን ፀሐይንም አይተናል። የአላህ ስብሐነ ወተዓላ ተአምሮች ናቸው። ጨረቃና ፀሐይ ከላይ መታየታቸው ብቻ ሳይሆን ምድር ላይ ያለ ሰው ሁሉ ያያቸዋል። ቀኑና ሌሊት ተቀያይሮበት ማለት ነው። ኢትዮጵያ ያለ ሰው ይሁን ውጭ ያለ ሰው አረብ ያለ አውሮፓ ያለ ሁሉም ያያል ጨረቃን ፀሐይንም እንደዚህ ነው። ፀሐይና ጨረቃ ከሁሉም ጋር ናቸው። ጨረቃ በተለይ ፀሐይ ግማሽ ሌሊት ሊሆን ይችላል። ጨረቃ ግን በቀንም በሌሊትም ከሁሉም ጋር ናቸው ውሃዛ ይሄ የአላህ ስብሐነ ወተዓላ ትንሽ ተአምር ነው እንደውም ማለት ነው ትንሽ ይህ እንደውም ሸክ ኢስላም ስለ አላህ አብሮ ስለመኖሩ ከሰው ጋር ያመጣል። አብሮ አላህ አለ የሚለውን አላህ ከሰው ጋር አለ በእውቀት ሲባል ይገርማቸዋል። እንዴት ነው አላህ ከአርሽ በላይ ነው ትላላችሁ በዛቱ ወቅት ከእናንተ ጋር እንዴት ነው ሲባል ይሄን አመጣላችሁ። እስኪ ጨረቃን አስቧት አለ። ትንሽ ከአላህ ፍጥረቶች ከሁሉም ጋር አለች። ከሙሳፊር ጋር አለች፣ ከሐቢር ጋር አለች፣ ከሙሳፊር ጋር አለች፣ ከሐቢር ጋር አለች፣ ውጭ ካለ ሰው ቤት ካለ ከሁሉም ጋር አለች። ብትሄድ አብራ ትሄዳለች። ይሄ ትንሽ ከአላህ ስብሐነ ወተዓላ ካሳየን ተአምር ነው። ይሄ ሁሉ አላህ አለ የሚለውን ማስረጃ ለማገጃ ነው። አልኢማኑ ቢሩብየቲሂ كتلو دمو سر الله ما مسبال يا الله روبيا يا من الدم على له الخلق والأمر فترة لا تزاز بس هيدا إلى الله هي روبيا ذلكم الله ربكم له الملك سكون بيت أشوع الله له الملك لسلون في الله والذين تدعون من دونه ما يملكون من قطمير تسمو كم تترى شوكو يتمر سنتاكين وكوا يمين الكوائل اللي ملال يتمر سنتاكين وين دجمو ተምር ከላይ ያለው ተነስቶ ከዛ ከውስጥ የሚቀረው ስስ ቅርፊቱ ስሷ ነገር እሷ ጥቅሜት ትባላለች። ወይም ደግሞ በስንጣቂው መካከል ያለው ያችን የምታክል እንኳ መንገት የማይችሉ መፍጠር የማይችሉትን እናንተ ትጠራላችሁ ይላል። ይሄ ሁሉ የአላህ ሩቡብያ ነው፣ ፈጣሪ መሆኑ ማለት አና ረቡኩም ልአዕላ አለ ይላል። እሺ ያ አዩሃል ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ظلመን ወዑሉዋ ይህን ቁርአን ተመልከቱት። አላህ ስብሐነ ወተዓላ ምን አለ? ወጀሐዱ ቢሃ በሱ ካዱባት ይላል። ወጀሐዱ ቢሃ ካዱባት በተውሂድ በአላህ አንድነት ወስተይቀነትሃ ግን እኮ አረጋግጠዋለች። አንፉሱሁም ነፍሶቻቸው አረጋግጠዋለች፣ ሐቅ መሆኗን። ይሄ ፊርዓውን ነው። ይሄ ፊርዓውንና ህዝቦች የዛን ጊዜ አነ ረቡኩም አላ ብላ እኔ እኮ ጌታችሁ ነኝ ያለ በጣም ድንበር ከመንፋቱ ማለት ነው። ወላኪን ይህን ሲል አላህ ምን አለ? ወጀሐዱ ቢሃ እነሱ ክደውታል በምላሳቸው ወላኪን ወሰይቀነ ተአንፉሱ ነፍሶቻቸው ግን አረጋግጠዋል። አላህ ስብሐነሁ ወተዓላ ጌታ ስለመሆኑ ሲጠየቁ አይመልሱም። ዛሬ ትናንትና ባንቀለው የነበረ ሰው ዛሬ እንግዲህ ጌታ ነኝ ይላል። ተፈጥሯል። ምንም መፍጠር የማይችል ምንም ነገር ማድረግ የማይችል ሰው እንዴት ጌታ ነኝ ይላል? ይሄ ያውቃል፣ ግን በነፍሱ በምላሶቻቸው ካዱት። ነፍሳቸው እያወቀ ሩቡብያን የሚክድ ሰው የለም። ልብ በሉ። በቁርአን ላይ ይላል አላህ ሩቡብያን የሚክድ የለም። የሚያበላው የሚያጠጣው የሚፈጥር ሰማይና ምድር እንዳለ የሚክድ ሰው የለም በምላሱ ይሁን እንጂ በምላሱ የሚክድ አለ። ጌታ የለም እንደዚህ ነው የሚፈጥር የለም። ላኪን አላህ ስብሐነሁ ወተዓላ ሁሉንም ሰው አሳውቆታል። ይሄንን እነ ፊርዓውንም ያምኑ ነበር። ይሄንን ያውቃሉ፣ ሁሉም ያውቁታል። ይሄንን የማያውቀው ሰው የሚቀሩትን ተውሂዶች ስማው ሲፋቶችን ወይ ደግሞ ያው ኡሉሂያን ሳይሆን አስማው ሲፋት ወይ ኡሉሁያ ተግባር ላይ ነው እንጂ መፍጠሩን ማብላቱን ማጠጣቱን ፊርዓውንም ቢሆን አልካደውም። አላህ እንዳለው ወጀሐዱ ቢሃ ካዷት እኮ ይላል። ወሰቀ አንፉሰሁም ዙልመን ወዕሉወን ነው ላቅ ከማለት ከኪብሪያ እና ነፍሳቸውን ከመበደል እንጂ አልካዱትም። ነፍሳቸው ይህን ነገር አረጋግጣለች ይላል። እንዳልነውም ያው ቁረይሾች ይላሉ ማን ነው የፈጠራችሁ ሲባሉ አላህ መሆኑን አምነው ነበረ ማለት ነው። ولئن سألتهم من خلق السماوات ينال إيه، نعم، من خلقهم ليقولن الله أن يؤفكون ولئن سألتهم من خلق السماوات والأرض ليقولن خلقهن العزيز العليم أشنا في الله أواكي هنا وقيت أفتر إلى الله إيش ما برنا سلوه لنا ونشوف إن شاء الله كذا على من متعل الإيمان في ألوهية الله የመጀመሪያው አላህ መኖሩን ነው። አላህ الله الله يفترم عقل የፈጠረን አቅም ያረጋግጥልናል። አእምሮ ከዛ ሸሪዓዊ ማስረጃዎች አሉ፣ ቁርአን ሐዲስ። ከዛ ሂስ አለ ደግሞ መመራመር የሰው ልጅ ያው በተፈጥሮ አላህን መለመኑ አላህን መጠየቁ አድራጊ እንዳለ ችግር ላይ ሊያወጣው የሚችል ኃይል እንዳለ ማወቅ ይሄ ሁሉ ያው ማስረጃ ይሆናል። እንደዚሁም ተአምራቶችም አሉ ይላል። ቀጥሎ የመጣው ሩቡብያ ነው የሚክል ሰው የለም ብለናል። እሺ ሳሊስ ሶስተኛው ምንድነው? አልኢማኑ ቢኡሉሂየቲሂ ነው ስለ አላህ አንድነት من الألوهية إهم الفوستم يازنوا الإيمان بالله مالك بأنه وحده بتشاور مهول مالتنا الإله الحق لا شريك له ولكن يزتا لم يقرر لله مهول يم ነው አልኡሉህያ ወኢላሁኩም ኢላሁን ዋሒድ ጌታችሁ እኮ እሱ ጌታ لا إله ላ ኢላሃ ኢላ ሁወ በእውነት የምታመልኩት ጌታ የለም አራሒም አዛኝና ርሁብ የሆነ ሸሂድ አላሁ አነሁ ላኢላሃ ኢላሁ ብለናል። ባለፈውም መስክሯል። አላህ ስብሐነ ወተዓላ እሱ በእውነት የሚመለክ ጌታ ከእሱ ውጭ አለመኖሩ ይሄ ሁሉ ኡሉህያ ነው። ኡሉህያ አጠቃላይ ኪታቡ ተውሒድ ላይ ያለውም ኡሉህያ ነው። ያው አምልኮ የተገባው መሆኑ ስጁድ፣ ሩኩዕ፣ ልመና ሁሉ ይሄ ሁሉ ኡሉህያ ነው። ስለዚህ ይህን ሶስቱን የያዘ ነው አላህ ማመን። ስለዚህ አልኢማኑ ቢላህ ሲባል አላህ አምኛለሁ ብሎ በምላሱ መናገር ሳይሆን በአላህ መኖር ማመን አለበት። አላህ አለ ብሎ መቀበል አለበት። ከአላህ መቀበል በኋላ ደግሞ ሩቡብያውን ማመን አለበት። ያው ይህ አላህ ስብሐነ ወተዓላ ሰውን ሁሉ ያሳምኖታል። በምላሱ መካድ የለበትም። ልዩነቱ እዚህ ላይ ነው። ሙስሊም የሆነ ሰው በምላሱ በልቡም ያምናል። ይኸው አልሐምዱሊላህ አላህ የኒዕማ ሰጠኝ፣ አላህ ፈጠረኝ ይላል። እነሱ ግን ይክዱታል በምላሳቸው በምላሳቸው በመካዳቸው ያው ከፈሩ። ለምሳሌ እነ ፍርዓውን በምላሳቸው ክደውታል፣ እኛ ጌታ ነን ብለዋል። ሌሎቹ ደግሞ እና አቡጀህል እና ምናምን አላመኑም፣ አምነዋል። ይህን ነገር በምላሳቸውም ተናግረዋል። ማን ነው ሲባሉ አላህ ብለዋል። ተግባር ላይ ነው እንጂ። ስለዚህ ሙስሊም የሆነ ሰው ግን ሁሉንም ያሟላል ማለት ነው። ቀጥሎ እንግዲህ አልኢማኑ ቢላህ ካለ በኋላ የሚመጣው ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር መላኢኮች በመላኢኮች ማመን ማለት አንዱ ሸርጣች የዚህ ያሟላበት ማመን ሲባል በመላኢኮች መላኢካዎች መኖራቸውን ያምናል። አንደኛ አንድ የተረሳው ራቢዕ ላይ አለ አራተኛ ላይ አስማኡ ሲፋት ብለናል። በቁጥር አልጠቀስነውም እንጂ የአላህ ስብሐነ ወተዓላ ስሞችና ባህሪያቶች የአላህ ስብሐነ ወተዓላ ስሞችና ባህሪያቶችንም እናምናለን። መጀመሪያ እንዳለው አላህ መገኘቱ ማመን አለብን። ሩብያ አለ፣ ኡልሁያ አለ ብለናል። ከዛ በኋላ አስማኡ ሲፋት የአላህ ስብሐ ወተዓላ ስሞችና ባህሪያቶች ለእሱ ብቻ የተገቡ መሆናቸውን ማንም እንደማይጋራው እንዲሁም አናመሳስልም። የአላህ ስብሐ ወተዓላ ስሞችና ባህሪያቶችን አናስወግድም። ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ለአላህ ስሞች አሉት መልካም ስሞች በእርሱ ለምኑት። ከእነዚህ ውስጥ ሙዓጢላዎች አሉ፣ ሙሸቢሃዎች አሉ፣ ሙአጢላዎች አላህ ስብሐነ ወተዓላ የሚመጣን ሲፋ አይቀበሉም። አላህ አዛኝ ነው ሲባል ምሳሌ አይደለም ይላሉ፣ ወይ አላህ ከአርሽ በላይ ነው ሲባል አይደለም። በአዊላ ተዊል የሚያደርጉት ደግሞ ልዩነታቸው አላህ አርሽ በላይ ነው ሲባል ስልጣኑ ነው ይላሉ። ተዊል አመጡ። አላህ ብሏል በቁርአን ላይ ስልጣኑ አላህ አላለም አርሕማኑ ዐለል አርሽ እስተዋ ሲል ስልጣኑ ነው አንተ አይደለህም አሉት። ይጠየቃሉ። ለምሳሌ ሰዎች እንዴት እንደዚህ አላችሁ ሲባሉ ቁርአን ላይ የለም እንደዚህ የሚል ከምን መጣ ተእዊል أما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله እነዛ በልባቸው ላይ በሽታ ያለባቸው ሰዎች ተዊልን ይከተላሉ። ለምንድን ነው? ተዊልን በመፈለግና መጥፎን ነገር ይከተላሉ። በምን ሹብሃ የሚያመሳስልን ነገር ይከተላሉ። ተዊልን ለመፈለግ ነው። ፊትናንና ተዊን በመፈለግ ይላል። አላህ ከአርሽ በላይ ነው ሲባል ተው ላመጡ ምን የሚባል ሙተሻቢ ነገር አይ ስልጣኑ ለማለት ነው አሉ። ሰው ከዛ እንደ ስልጣኑ ተብሎ ይፈሰራል። እሺ ተፍሲሩ ነው ብሎ ይቀበላል ማለት ነው። ይሄ ፊትና ይባላል። አላህ ያላለበትም ማለት ነው። ስለዚህ የአላህን ስሞች ስናሰብት ከነሱ በጠራ ነው። ከሙሸቢያዎች ደግሞ የጠራ አላህ አለ ስንል እንደ ሰው ነው አላህ መኖሩ አይደለም። እንደ ሰው ነው ካልን ያው አመሳሰል ነው። ይሄ ለይሰ ከሚስሊ ሸይኡን ወሰብ ያልባስ እሱን የሚመስል የለም። አላህስ ምንድን ነው? ሰሚና ተመልካች ነው። ሰሚና ተመልካች ነው የሚል ስፋ ለአላህ ሰጥቶለታል። ግን ሰሚና ተመልካችነቱ ከሰው ጋር የተመሳሰለ አይደለም። ግን ሰሚና ተመልካች የሰው ምልክ ሰው ሰሚና ተመልካች ነው። ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ ላሉ ከመላእክቶች እኮ አለ ከአንገቱ ጀምሮ ከዚህ ትከሻው ብዙ ዓመታት የሚያስኬድ ማለት ነው ያው ርዝመቱ ስፋቱ ማለት ነው። ለጅብሪል ክንፍም አንዱን ቢዘረጋው የፀሐይ መግቢያና መውጫን ይሞላው ነበረ። ዙፋን ላይ ነቢ አለ ሰላት ወሰላም ተቀምጦ አይቼዋለሁ አሉ። ነቢ አለ ሰላት ወሰላም ጅብሪል ያዩት ሁለት ጊዜ ነው። በትክክለኛ ባለው አላህ በፈቀረበት ያዩት ሁለት ጊዜ ብቻ ነው። ያው ተነግሯል ነጅም ላይ ሱረት ነጅም ላይ አላህ ነብዩ አለይሂ ሰላቱ ሰላም ሲያዩት የመጀመሪያ ጊዜ ሰማይ መግቢያና መውጫውን ሞልቶት ተቀምጦ ኩርሲ ላይ ይወታሉ። የሚገርመው ፍጥረት ከአላህ ስብሐነ ወተዓላ ፍጥረት ሆኖ እያለ ግን እሱን በማየታቸው አልቻሉም፣ ወደቁ። ሞቶ ሳዩና ወደቁ፣ ደነገጡ። ሁለተኛ ጊዜ ያዩት ወደ ሰማይ ሰላት ሊቀበሉ ሲሄዱ ነበር። የዛን ጊዜ አይተውታል፣ <clears throat> ወደ አርሽ ሲሄዱ ማለት ነው። ከሁለት ጊዜ ውጭ የሚመጣው በሰው ሲፋ ነው ተመስሎ ይመጣል እንጂ አላዩትም አላህ ስብሐነሁ ወተዓላ እንግዲህ ይህን መላእክት እንደዚህ አድርጎ የፈጠረ ነብዩ አለይሂ ሰላቱ ሰላም አይተውት ይህን ነገር አይተው መቋቋም ፈጠው ሊያዩት እንኳን ሊቆዩ አልቻሉም ነበረ ራሳቸው ስትወዱ ይህን ያለው ይሄ ማለት ትንሽ ለአላህ ስብሐነሁ ወተዓላ ትንሽ ፍጥረቱ ነው ከኛ አንጻር ወይ ከመላእክቶች አንጻር ትልቅ ይባላል እንጂ ለአላህ ሁሉንም በአንድ ጊዜ ነው የሚያጠፋቸው የፈለገው እንደፈጠረ ሁሉ የፈለገው ሁሉንም ያጠፋል ሁሉም ነገር ደግሞ ሞትን ይቀምሳል አላህ ሲቀር። ታዲያ ይሄ መላይካ የተባለው ክንፎች አሉት እንደ ወፍ አይደለም የእሱ እንኳ ማለት ነው። ወይ ደግሞ ነፍስ አለው ይባላል፣ ወይ ደግሞ ኃይል አለው ይባላል። እንደ ሰው ግን አይደለም። የሰው ልጅ ኃያል አለ፣ ጅብሪልም ኃያል ነው ሊባል ነው። ጅብሪል ማለት ግን ያው መሬት አንስቶ የገለበጠባቸው ናቸው። አላህ አዘዝ በጩኸትም ያጠፋሉ። በጩኸት አጠፋቸው፣ ተላከባቸው፣ ጮኸው ሰውን ሁሉ ጨረሳቸው። የሰው ልጅ አውግጮ እንኳን ሰውና ያው ጉንዳን እንኳን የመግደል አቅም የለውም ማለት ነው። ስለዚህ አላህ ስብሐነ ወተዓላ ሲፋዎችን ሲነገሩ አላህ ሰሚ ነው፣ አዋቂ ነው ሲባል ወይ ደግሞ ተመልካች ነው ምንም አይነት ሲፋ ይጠቀስ በእኛ አይነት ስወር መሳል የለብንም። ሙሸቢሃዎች አሉ። ከዚህ በፊት አላህ እጆችም አለው አላህ የሰው ልጅ በምን ፈጠረው አይደለም በእጆቹ ፈጠሩ ሲባል አረ እንደኛ ነው አሉ። ለምንድን ነው እኛ የምናውቀው ራሳችንን ነው ስለዚህ ከኛ ውጭ የለም አካል እንደኛ ነው አሉ። ሱብሃንአላህ። ሌሎቹ ደግሞ ምን አሉ? እጅ ካልም ይሄኛል ነው የምናውቀውና ማመሳሰል ይመጣል። ስለዚህ እጆች የሚል አላህ ስብት ነው አሉ። ሁለቱም ካዱት የአላህ ሲፋ። ሙአዊሎች የመጡት ከሙሸቢሃዎች ነው ወይም ደግሞ ከተሽቢህ በኋላ ነው። ለምንድን ነው ተእዊል ያደረጉት? ለምንድን ነው እንዳይመሳሰልባቸው ብለው ነው። ስለዚህ መጀመሪያ ምን አድርገውታል? አመሳስለውታል ማለት ነው። ለመሳብ ይህም ልባቸው ሰላም የሆኑ ሰዎች የአላህ ስብሐነ ወተዓላ ሲፋ ሲጠቀስ ምንም ሳይሉ ሹብሃ አመሳሳይ ሳይገባባቸው ይኸው አላህ ብሏል ሰሚዕና ወጣዕና ነው ማለት ነው። በልቡ ውስጥ ማንም ሰው ይመጣበታል። ለዚህ መልሱ ምንድን ነው? አላህን የመሳል አይነት በልቡ ውስጥ ሰው ሊፈታተነው ይችላል። አላህ እንደዚህ ይሆን እንደዚህ ይሆን ትልቅ ይሆን እያለ ሁሉም የሚመጣበት ነገር መልሱ ምንድን ነው? ውሸት ነው ማለት ነው። በልብ ላይ የሚሳል ነገር ሁሉ በአእምሯችን የሚመጣ ነገር ሁሉ ውሸት ነው። ለምንድን ነው ሊሆን ይችል ይሆናል ብለን አናስብም። ለምን አላህ በቁርአን ላይ ተናግሯል። አቅል ሊያገኘው አይችልም። የአላህ ስብሐነሁ ወተዓላ ሁኔታ ማለት ነው። ከይፍያውን አላህ አናቅም፣ ማንም የሚያውቅ የለም። ስለዚህ የአላህ ስብሐነሁ ወተዓላ ሲማን ስናስብት ሁኔታን አንሰጥም፣ የለምም አንልም። አላህ አለው ከተባለ አለው፣ ግን በራሱ በሰው አይደለም ከሰውም ከመላይካም የጠራ ነው አላህ ስብሐነ ወተዓላ ያማረ ላቅ ያለ ጌታ ነው ማለት ነው። በልባችን መጥፎ ነገር ቢመጣ በሉ ነቢዩ ዓለይሂ ሰላቱ ወሰላም ረዲቱ ቢላሂ ረባ ወቢልኢስላም ዲና ወቢሙሐመድን ረሱል ዓለይሂ ሰላቱ ወሰላም ይበል ብለዋል። ስለዚህ በልቡ የሚመጣበት የሚፈታተነው ነገር ካለም ያ የሚመጣው ሀሳብ ትክክል አይደለም። አላህን የሰው ልጅ ቢስለው አይችልም አቅሉ። አራተኛ አስማ ሲፋት ነው። ከዛ በኋላ በመላይኮች ማመን ይመጣል። በመላእክቶች ማመን ብሎ ማለት አንድ ምንድን ነው? መላኢኮች መኖራቸውን ማመን አንደኛ ያው የዑዘይሚን ተፍሲር ከቻላችሁ ብታዩ ጥሩ ነው። ያው የተመቸው ማለት ነው። ቆንጆ አለ። ስለ አስማት ሲፋትም እዚህ ላይ በብዛት አብራርቶታል እና በመላይኮች ማመን ብሎ ማለት ምንድነው? አንደኛ መላይኮች አሉ ብለን እናምናለን። ሁለተኛ ደግሞ እነዚህ መላይኮች አላህ ስብሐነ ወተዓላ የፈጠራቸው ፍጡራን ናቸው። እዛ የተጠቀሰ ነገር አለ ቁርአን ላይ አያምፁም። ለምሳሌ መላይኮች መላይኮች አያምፁም። አላህ ያዘዛቸውን ነገር በሙሉ ይሰራሉ። ላ ያዕሱን አላህ ማእመረሁም ወየፍዓሉነ ማ እዚህ ላይ እንዳሉት ተሕቂቅ ተውሒድ ቢላህ ተዓላ ቢሐይቱ ላ የተዓለቁ ቢገይሪሂ ፈጃአን ተውሒዳቸው የጠራ ነው። ከማል ውዴታቸው ለአላህ ስብሓነ ወተዓላ የተሟላ ነው። ያው እንደ ሰው ልጅ አይደሉም። አላህን ያላቸው ትውሒድ ጥርት ያለ ነው። እንደዚህም ውዴታቸውም ለአላህ ጥርት ያለ ነው። ዒባዳ ቢፊዕል ማአመር አላህ እንደዚሁም አላህን ያመልኩታል ባዘዛቸው ነገር አላህ ባዘዛቸው ነገር መላይኮቹ እሺ ወመን ዐንደሁ ይላል አላህ ስብሐነ ወተዓላ እዚህ ላይ ወመን ዐንደሁ በሱ ዘንድ ያሉትም لا يستكبرون عن عبادته በእርሱ ዒባዳ ኢስቲክባር አያደርጉም አይኩራሩም እንደዚሁም አው ለሱ ስጁድም ርኩዕም ያደርጋሉ አልኢማኑ ቢውጁድህም ነው የመጀመሪያው ማመን ሲባል በእነሱ መላይኮች መኖራቸው ማመን ነው አልኢማኑ ቢውጁድህም መኖራቸው መላይኮች አሉ ቅድም እንዳልነው በአላህ አላህ አለ ብለናል አሁንም ደግሞ መላይኮች አሉ ብለናል ግን መኖራቸው አንድ ነው አይደለም የእነሱ አኗኗር እንደ አላህ ካሚል አይደለም የሞላ አይደለም ሞትም ይጠብቃቸዋል አላህ ግን ምኑ ነው እንደዚሁም ያው ጎዶሎ ሲፋዎች ይኖራቸዋል እነሱ ማለት ከአላህ አንጻር አላህ ስብሓነ ወተዓላ አያንገላጅም፣ አይተኛም፣ የማያውቀው ነገር የለም። እነሱ ግን የማያውቁት ነገር አለ። ለምሳሌ የመን ቂያማን ያውቃሉ፣ አያውቁም መቼ እንደሆነ። ስለዚህ ዕልማቸው ጎዶሎ ነው። እሺ አልኢማኑ ቢመን አለመ አንደኛ መላእክቶች አሉ እንላለን፣ ሁለተኛ ስማቸው የተጠቀሰው እናምናለን። በነቢዩ ሲባል እንደዚሁ ነው። ለምሳሌ ጅብሪል አለ መላይካ ነው ብለን እናምናለን። ሚካኤል አለ መላይካ ነው እንላለን። ሱራፊል መላይካ ነው። እንደዚሁም ደግሞ ሲፋቸውን ሶስተኛ ደግሞ ባህሪያቸው የተጠቀሰውን እናምናለን። ለምሳሌ ጅብሪል ቅርብ ነው ለአላህ ስብሐነ ወተዓላ ይላላካል። በነቢዩ ዓለይሂ ሰላቱ ወሰላም ወሕይ የሚያወርድላቸው ማን ነበር? ጅብሪል ነበረ። ይህንን የተጠቀሰልን ሁሉ ስለ ጅብሪል ይሁን ስለ ሌሎች እናምናለን። አልኢማኑ ቢማ ዓለመና ሚን አዕማሊሂም አለቲ የቁሙነ ቢሃ ቢአምሪላህ እንደዚሁም አላህ ስብሐነ ወተዓላ ባዘዛቸው ስራ የሚሰሩት ያተነገረን ካለ እናምናለን። ለምሳሌ አኪድ እና ረቂብ አሉ። ነኪር እና ሙንከር የተባለ ያው ጥያቄዎች አሉ ቀብር ላይ እና ረቂብ የተባሉ አሉ። በቀኝና በግራ የሚቀመጡ እና ረቂብ ስማቸው ነው። አኪድ የቀኝ ረቂብ የግራ የሚባል አይደለም፣ ግን አኪድ ናቸው፣ ረቂብ ናቸው፣ ተጠባባቂ መሆናቸው ነው። ስራህን የሚጠባበቁ ይህን ከሰፋ የሚጽፍ መጥፎንም የሚጽፉ ለማለት ነው። ያው ነኪርና ሙንከር ማለ ይላል። የመልቂያማ ላይ ያው ቀብር ላይ የሚጠይቁ አፎን እና ያው ሁሉም መላእክቶች አሉ የተጠቀሱ የጀነት በር የሚጠብቃለ ተብለዋል። ሌሎች አለ። ይሄ ሁሉ የተጠቀሱትን እናምናለን። ለምሳሌ ጅብሪል አልአሚን አላ ወሒ የታመነ ነው በወሒ ብለናል። ሚካኤል ደግሞ በዝናብ የተወከለ ነው። ዝናብ እንዳዝ አላህ ስብሐነ ወተዓላ አዞታል። ኢስራፊል አለ ቢፈትሒ الصور عند القيام الساعة بعد خلق إسرافي أو ينفعل لال ترون باي من فاو السنو يوم القيامة سوج بك أسسلو لازم شيء ملك الموت على ملك الموت على الموكل بالموت إيش الموكل بالموت أنا بموت يتوكل يسوي الروح يهدي يمنع أي مسجد الله يا زمان يا زمان አልኢማም የሆነ አይከቲ ያው ጥቅሞቹ ምንድነው አሉ እየተጠቀሱ አላህ Subhanahu Ta'ala ታላቅ መሆኑን ለማመን ይጠቅማል ዋናው መላእክቶች እንደዚህ አይነት ኃያል ካሉት አላህ Subhanahu Ta'ala አላህን ሰው ቢችለው ሊያስበው አይችልም እና አላህ ይህን ያህል ካለው መላእክቶች ካሉት አላህ እንዴት ነው ብሎ ሰው እንዲያስተነትን ይረዳዋል ማለት ነው። እሺ ከዛ ቀጥሎ ኦክቱብ ይላል ወሩሱሊሂ መጽሐፍቶችን ማመን ሁሉም የወረዱት መጽሐፍቶች አሉ የተጠቀሱበት ነው። እንደዚሁ ስማቸው ያልተጠቀሰ አሉ ደግሞ ለምሳሌ እንጅል አለ የተጠቀሰ፣ ቁርአን አለ ያው ፍርቃን ይባላል። ሌሎችም ደግሞ ካሉ የተጠቀሱ ተውራት አለ። እነዚህ ሁሉ እናምናለን። እነዚህ ሁሉ ከአላህ ስብሐነ ወተዓላ የወረዱ መሆናቸውን ያምናል። ለእኛ የወረዱ ደግሞ የምንታዘዝበት ምንድን ነው? ያው ቁርአን ነው ማለት ነው። እምነቱ ምንድነው? አላህ እነዚያን ቁርአኖች አውርዷል ለህዝቦች ብለን ነው እንጂ በመታዘዝ የምንታዘዘው መጽሐፍ ቁርአን ነው። ወኩቱብህ ወሩሱልህ በመልእክተኞች በመልእክተኞች ማመን ከዚህ በፊትም አይሰነዋል። የሚያመሳስለው ነገር አለ ከመላእክቶች መልእክተኞች መኖራቸውን መላካቸውን ማመን አንደኛ። ለምሳሌ መልእክተኞች ውሸት እንደማይናገሩ ማመን፣ ከዛ በኋላ መታዘዝ ዋጅባችን እንደሆነ ማመን፣ ይህን ሁሉ መያዝ መልእክተኞች ማመን ነው ባጭሩ። ሳቢህ ስለሆነ ለማጠቃለል ነው። ስለዚህ ያው ወኩቱቤ የተባለውን ተብሏል። መጽሐፍት መኖራቸውን ነው እንጂ የምናምነው የምንታዘዘው ነገር የለም ካለፉት መጽሐፍቶች። አንድ ሰው ተውራት እንጂል አምጥቶ ወይ ዘቡርን ይኸው ይሄ እንደዚህ ይላል ቢል እንሰራለን አንሰራም። የኛ የታዘዘው በቁርአን ስለሆነ ረሱሎች መልእክተኞች አሉ። አላህ ስብሓነ ወተዓላ ለሁሉም ወለቀድ በዓትና ፊ ኩል ኡመትን ረሱለን አን ያዕቡዱ ላህ ወጅተኒቡ ጣሁት የተላኩበትም ሙተኺድን ለማስተማርና ከጣዖት ሰዎች እንዲርቁ ነው። ስለዚህ በመልእክተኞች ማመን አለ በሸሪዓው። ይህም ደግሞ የሚይዘው ነገር አለ እንዳላቸው ነው። ከዚህ በፊትም አንስተናል። ማመን አለበት፣ አይዋሹም፣ ነቢያቶች መታዘዝ አለበት። ወልየውም አኺሪ በመጨረሻ ቀን ማመን ከቀብር ይጀምራል፣ ከሞት ይጀምራል። በሞት እንዳለ ማመን አለበት። ከዛ በሞት የሚክድ የለም። ቀብር እንዳለ ቀብር ላይ ቅጣት ወይንም ንዑም አለ መጀመሪያ ሰውየው ይጠየቃል። ከዛ በኋላ ወይ ቅጣት ወይ ደግሞ ኒዕማ እንዳለ ጸጋ ያምናል በመጨረሻ ቀን። ከዛ በኋላ መቀስቀስ አለ። ተቀስቅሶ አላህ ፊት መቆም አለ። አላህ ፊት ቆሞ ደግሞ በስራው ይመነዳል። ጀነት ወይ ደግሞ እሳት ይገባል። አላህን ፈሪ የሆኑ የጀነት ሰዎች አላህን ያዩታል። ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ። የዛን ቀን እኮ ፊት ያበራች ያማረች ትሆናለች፣ ወደ ጌታዋም ተመልካች ትሆናለች ይላል። ውጁህ የውመኢዝን ባሲራ ተዙኑ አን ዩፍዓለ ቢሃ ፋቂራ። አዘን ጥርጣሬ ብቻ ሳይሆን በእርግጠኝነት ይመጣል። የዛኔ ደግሞ ፊቶች የጠቆሩ አቧራ የሞላባቸው ይሆናሉ። የጠቆሩ የከሰሙ ለምን ተዙኑ አን ዩፍዓለ ቢሃ ፋቂራ በእነሱ ላይ እኮ እንደሚሰራባቸው አንድ ነገር ቅጣት እንዳለባቸው ለማረጋገጣቸው ስለዚህ ይሄ ሁሉ ሙስሊም የሆነ ሰው ያምናል የውመል አኺር ይሄን ሁሉ ያጠቃልላል ወቢልቀደሪ ኸይሪሂ ወሸሪሂ ውሳኔ በኸይርም ሆነ መጥፎ ማመን አለበት የአላህ ስብሓን ተዓላ ውሳኔ ነቢይ አለ ሰላቱ ወሰላም አንድ ሴት ሞቶባት ልጇ እያለቀሰች ነበረች እና ያው ተይ አላት ያው ከዛ እሷ የደረሰብኝን አታውቅም እኮ አለቻቸው። ከኔ ዘወር በላ የደረሰብኝን አታውቅም ስትል እንዲሄዱ ሰሓቦች ነገሯት። አረ ይሄ እኮ የመጣው ነቢዩ ዓለይሂ ሰላቱ ወሰላም ነው። ከዛ ደነገጠችና ሄዳ እኔ እኮ አላወቅኩም አንተ መሆንህን። እዛ አሰብሩ ዒንደ ሰድመቲ ልኡላ አይዞሽ አይደለም ሸሪዓ ያው የሚቆጣበት ጊዜ አለ፣ ሰው የሚያበረታታበት ጊዜም አለው። ሶብር ትዕግስት ብሎ ማለት መቼ ነው? እንደ ሰድመት ልኡላ ነገሩ ባጋጠመች ጊዜ ነው አሏት። የዛም ነበር ሶብራ አንድ ነገር የምታደርገው እንጂ ይሄው ለቅሶዋን ጨርሳ አርሰሏን ብላ በኋላ መጥታ እንደዚህ ብትል ይሄ ሶብር አይባልም። ስለዚህ ቀደርም ሰው ሞተበት እና ኢና ወይ እና ኢለይሂ ራጂዑን ይበላሉ። ለምን እና ሊላሂ ሰው ቢያስተአመኑ ፊ ሀዛ በዚህ ላይ ሰው ተአሙን ቢያደርግ ኖሮ እና ሊላሂ እኛ ወይ እና ኢለይሂ ራጂዑን እኛም ደግሞ ወደ አላህ ተመላሾች ይሄን ይበላሉ ለምን ያው ሀዘን ይቀንስለታል። ሁሉም ወደ አላህ ተመላሽ ነው። ስለዚህ በዚህ ብዙ አይደነግጥ እንዳይጠቅማል። በተለይ አሁን በሞት ላይ ሲነሳ ሸሪዓ ስለ ሴቶች ብዙ ያነሳል። ሴቶች በጣም እየጮሁ ስለሚያለቅሱ ይሄ ደግሞ ትልቅ ወንጀል ነው፣ ቀደር ነው። ስለዚህ ቀደር ከማመን ውስጥ ደግሞ ምንድን ነው ያ ነገር በደረሰ ጊዜ ከአላህ ነው ብሎ አምኖ መሰበር። አይን ያለቅሳል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አብቅሰዋል ነቢዩ ለሰሓቦች ሞት ያለቅስላቸዋል ነው። ልብስ አልተከለከለም። ሰው ሊያለቅስ ይችላል። ባህል የተከለከለው የሚወስደው እርምጃ ደረት መደብደብ ሊሆን ይችላል ወይ ደግሞ ያው ፊት መቧጠጥ፣ ብዙ ነገር የሚሰራው አለ ሰው። ግጥም የውሸት የሆኑ ግጥሞች ያልሰራውን ሲሞት በቃ እንግዲህ ኸይር ነው የተባለ ዝም ብሎ ይወድታል፣ ያስጠይቀዋል እንደውም። ስለዚህ ይሄ ሁሉ ቀደርን በቀደር በትክክል ካለማመን ነው። ሌላው በቀደር ማመን ማለት ለወደፊቱም በጣም ልቡ የተንጠለጠለ አይሆንም። አላህ ጽፎለታል ኸይር ኸይርም ሆነ መጥፎ ተጽፎበታል። አላህ ስብሐነ ወተዓላ ኪታብ ላይ አስፍሮታል። ሁሉም ከመጀመሪያ እስከ መጨረሻ ያለውን በዛ ነገር ደግሞ ሁሉም ነገር ይፈጸማል። ይሄ ማለት ግን ሰውን ከስራ ወደ ኋላ የሚያስቀረው አይደለም። አላህ በቁርአን ላይ እንደተናገረው አማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ የሰጠ መልካም የሚሰራ አላህ ምን ያደርገዋል? ለመልካም ነገር ገር ያደርግለታል። ወአማ መን በኺለ ወስተግና ወከዘበ ቢልሑስና በመልካም ያስተባበለ አልፍጥም ያለ ምን ያደርገዋል? ፈሰን ወሰኑ ሌላው ስራ ከመጥፎ ነገር ገር ያደርገዋል። ኸይር የሚሰራ ሰው አላህን የሚፈራ ሰደቃ የሚያደርግ ኸይር የሚሰራ ሰው አላህ ኸይር ነገሮች ሁሉ ስራ ያገራለታል። ተውሂድን ገር ያደርግለታል። ሶላት ሲሰግድ ይገራዋል፣ ሲቀራ ይገራዋል። አላህ ሰጠው ማለት ነው። ተውሂድ እኮ መጥፎ የሚሆን ሰው ለመጥፎ ያገራዋል። ስለዚህ ቀደር አለ ተብሎ ሰው መዘናዘል ወደ ኋላ መቅረት የለበትም። ተጽፏል። አላህ የወደፊቱን ስለሚያውቀው እንጂ አላህ ጽፎ እኛን አስገድዶ እያሰራል አይደለም። በዚህ ላይ ሁለት ፊርቃዎች አሉ፣ ጀበርያና ቀደርያ። ቀደርያዎች ቀደርን ካዱ። የሰው ልጅ የፈለገውን ይሰራል። አላህን መሻአ ካዱት። አላህ የፈለገውን ሳይሆን ሰው የፈለገውን ነው። ጀበርያ ደግሞ ባሪያ ተገዳጅ ነው አሉ። ይኸው እኛ ምንም ነገር አንሰራም፣ አላህ አስገድዶን ነው ይላሉ። ሁሉም ከዚህ ነው። ይሄ አህለ ሱና ወል ጀማዓ በሁለቱ መካከል ናቸው። የአላህ መሻአ አለ። አዎ እንዳለው መልካምን ሲፈልግ አላህ መልካምን ያገራለታል፣ ሂዳያ ሰጠው። የሰው ደግሞ አለው። ለምን አላህ ስብሐነ ወተዓላ የሰው ልጅ በስራው እንጂ አይሰጠውም። ካልሆነ ይህማ ያው አድል የለም ፍትሃዊነት የለም ማለት ነው። የሰው ልጅ ያልሰራውን የሚሰጥ ከሆነ ፍትሃዊነት የለም። ግን እኛ የምናምነው ከአላህ ሂዳያ ይሰጣል። ሂዳያ ሁሉ ከአላህ ነው። አላህ ሂዳያ የሚሰጠው ግን ማንን ነው? የሚገባው ዱዓ የሚያደርገን የሚለምን ሰው ለኸይር የሚበረታታን ሰው አላህ ይጨምርለታል። ይሄ ስለዚህ የሚያደናግር አይደለም። በቀደር ያምናሉ። በመጣባቸው በተከሰተ ነገር ሁሉ ለአላህ ይሰልማሉ። እንደዚሁም ኸይርም ከሆነ ደግሞ በስራዬ ነው ከወላጆቼ በወረስኩት ነው ሳይሆን አላህ ያመጣልኝ ሪዝቅ ነው ብሎ አላህን ያመሰግናሉ። ስለዚህ ይህንን የያዘ ነው ኢማን ኢንሻአላህ የውመል አኺርና ቀደር ሸር የሚሉት ትንሽ መስፈርቶች ካላቸው ነገ ለሚቀጥለው እናያቸዋለን። والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ያው ካይላችሁ አንዳንድ ነገር እናያቸውና ጥያቄዎችን የሁለቱም ኢንሻአላህ መስፈርቶች ካሉት እናያቸዋለን። አሁን ሰዓት ስለሄደ ብዬ